قُلْ إِنَّ حبيبنا وشفيعنا نبينا محمد وعلى آله وصحبه وسلم الشرك في التوكل بتوكل مرجارات له التوكل في اللغة معناه التوكل توكل مالك في اللغة بقوان درجة له معناه معناه تنسى صار على اعتماد مدقف مالك والتفويض ጉዳይን ማስጠጋት ማለት ነው። ወሁወ እሱ ሚን ዐመል ልቀልቢ የቀልብ ተግባር ነው ይላል። ይህ እንግዲህ ማስጠጋት የሚባለው ወይም መደገፍ የሚባለው ነገር ከቀልብ ተግባራቶች ውስጥ ነው። ሰውየው መመታት ተመታ ሲባል ዩቃሉ ይባላል توكل في الأمر በጉዳዩ ላይ ተመካ ስንል ኢዛ ضمن القيام به ኢዛ ضمن ضمن ማለት ዋስ የሆነ ጊዜና አልቅያም ቢሂ በሱ ላይ በመቆም ዙሪያ ላይ ምን አለ ማለት ነው ዋስ ሆነ ማለት ወወከልቱ አምሪ ጉዳይን ወከልቱ ሲል ምን ማለት ነው ኢላ ፉላን ወደ እገሌ ወከልቱ አምሪ ኢላ ፉላን ሲል ኢዛ እዕተመት ኢዛ ተመተ አለይህ በሱ ላይ ምን ያልከ ጊዜ ነው የተደገፍክ ጊዜ ነው ማለት ነው። ወተወኩሉ ተወኩል ማለት አለላህ በአላህ ላይ መመካት ማለት ወተወኩሉ አለላህ በአላህ ላይ መመካት ሚን አዕظም አንዋዕ ልዒባዳ ትልቅ ከሚባሉ የአምልኮ አይነቶች ውስጥ ነው። አለቲ የጂቡ ኢኽላሱሃ ሊላህ ያቺ ለአላህ ብቻ ጥርት ማድረግ የሚገባ ማለት ነው። ቃለ አላሁ ተዓላ አላህ ስብሓንሁ ወተዓላ ብሎ ይላል ወዓላ ላሂ ፈተወከሉ በአላህ ላይ ተመኩ ኢንኩንቱም ሙእሚኒን አማኞች ከሆናችሁ ይላል ወተወኩል ተወኩል መመካት አላ ገይሪላህ ከአላህ ውጭ ባለ አካል ላይ መመካት ተዓላ የበላይ የሆነው ማለት ነው ወተወኩሉ አላ ገይሪላህ ከአላህ ውጭ ባለ አካል ላይ መመካት ታላ አቅሳም ክፍሎች አሏቸው። የራሱ የሆነ ክፍል አለው። አሐዱ አንደኛው አተወኩሉ ፊል አምሪ አተወኩሉ ፊል አምሪ በዛ ጉዳይ ላይ መመካት ነው። في الأمر في الأمور التوكل መመካት ማለት ነው። في الأمور በነገራቶች ላይ አለቲ ላ የቅዲሩ ዐለይሃ ኢለላህ አላህ እንጂ ማንም በማይችለው ጉዳይ ማለት ከተወኩሊ አለል በመዋቾች በሟቾች ምሳሌ መመካት። ሟቾች እንግዲህ የሚችሉት ነገር የለም። ወልጋኢቢን ከሰው በራቁ አካሎች ወነህዊህም እነሱን በመሰለ ከሰው ራቁ ስንል ምሳሌ አንተ እዚህ ሆነ ሐረር ላይ ባለ ሰው ብትመካ ማለት ነው። ወይም ደግሞ ጅማ ላይ ባለ ሰው ብትመካ ማለት ወነህዊህም ሚን ጠዋጊቲ እንዲሁም እነሱን መሰል በሆኑ ጣዖታት ፊ ተሕቂቅ ልመጣሊብ የፈለግከውን ነገር ከግብ ለማድረስ ፊ ተሕቂቂል ለማረጋገጥ ማለት ነው ከግብ ለማድረስ የምትፈልገውን ነገር ሚን ነስሪን ድል ወልሕፍظ እንዲሁም እንዲጠብቁ ወሪዝቂ ሲሳይን ለማግኘት አብ ሸፋዓ ወይም ምልጃን ለማግኘት እንዲያማልዱ ዘንድ ፈሃዳ ይህ ሽርኩን አክበር ትልቅ ሽርክ ነው የሚባለው። አታኒ ሁለተኛው አትወኩሉ ፊልአስባቢ አትወኩሉ መመካት ነው ፊልአስባብ በሰበቦች ላይ ማለት ነው። አዛሂራ በግልጽ በሚታዩ ምሳሌ ከመን የተወከለ አላ ሱልጣን ይሄ እንግዲህ ዛሂሩን ስናየው በሚታዩ ነገሮች ነው የሚረዱት ማለት ነው። ከመን የተወከለ አላ ሱልጣን ምሳሌ በሀገር መሪ ላይ መመካት አዋሚር ወይ እንደዛው መሪ ማለት ነው። አዋኝ ሸክሲን ወይም በማንኛውም ግለሰብ ላይ ሀይን ሕያው በሆነ ቃዲሪን ቻይ በሆነ ነው ፊማ አቅደረውላህ አላህ ቻይ ባደረገው ነገር ላይ በሚችል ሚናጣ ከመስጠት አውደፍ ወይም ደግሞ አንተ ላይ የተከሰተውን ነገር በመገፍተር በማስወገድ ማለት ነው። አው ደፍዒን አዛ አንተ ላይ የደረሰብህን ችግር አዛም በማስወገድ የሚችል ወነሁ ዛሊክ ይህንን የመሳሰሉ ሀዛ ይህ ሽርኩን አስገር ትንሹ ሽርክ ነው። ለምንድን ነው ትንሹ ሽርክ የሆነው? ሊያነው ምክንያቱም ኢዕቲማድ አለ ሸክሲ በአንድ ግለሰብ ላይ ኢዕቲማድ ስለተደገፍክ ነው በአንድ ግለሰብ ላይ ስለተደገፍክ ነው። ለምንድን ነው ሽርከል አስገሪ ሽርከል አስገሪ የሆነው? ለምን አክበር አልሆነ? እስቲ ምን ቃዲር ስለሆነ አሽተን ቃዲር ስለሆነ አይደል ስለሚችል በማይችል ቢሆን ኖሮ እሺ ግን በሱ ላይ አሁን ምንድነው ሽርክ የሆነበት ምክንያት ጉዳይን ሁላ ወደሱ ጣልክ ማለት ነው እንደው አላህ ካስቻለው ሰበብያ ነው ብላ አይደለም የሚያስከው ግልጽ ነው ሰበብያ ብላ አይደለም ያስከው ሙሉ ለሙሉ በቃ እሱ ላይ አደረክ ማለት ነው ታሪክ ሶስተኛው አትወኩል መወከል ነው አለዚ ሁወ ኢናበቱል ኢንሳን የሰው ልጅ መተካቱ ነው። ኢናበቱል ኢንሳን የሰው ልጅ መተካቱ መየቁሙ ቢዓመል አንሁ መየቁሙ የሚቆምም ቢዓመል አንሁ ስለሱ በመስራት የሚቆም ወኪል አድርግ ሲባል ትሰማላችኋል እ ወኪል አማርኛው ነው ራሱ ሚማ የቅድሩ አለይህ የሰው ልጅ በሚችለው ከበይዕ ወሽራ እንዲሁም ለአንተ የሚገዛልህ የሚሸጥልህ ማለት ነው አህዳ ጃኢዝ ይህ ይበቃል። ወላኪን ነገር ግን ለይሰ ለሃ ያዕተሚድ ዐለይህ በሱ ላይ መደገፍ የለበትም። ፊ ሁሱሊ እንዲገኝለት ማ ወከለሁ ፊህ በዛ በወከለው ነገር ላይ በሱ ላይ መደገፍ የለበትም። በቃ ለኔ እኮ በቃ ቀኝ እጄ ነው ጠቃሚ ነው እያልክ ልትል አይገባም። ግልጽ ነው። አላህ ስብሐነ ወተዓላ ሰበብ ያደርገው ብቻ እንደሆነ ማወቅ አለ በል እንዲያውም የተወከለ አላህ በአላህ ይመካ ፊ ተይሲሪ ኡሙሪ ነገሮቹ ምን እንዲሆኑለት ገር እንዲሆኑለት ማለት ነው ተይሲሪ ኡሙሪሂ ነገሮቹ ገር እንዲሆኑለት የጥሉብ ውሃ ያቺ የሚፈልጋት ቢነፍሲሂ በራሱ አማካኝ በነፍሱ አማካኝነት ራሱ ቢሰራ አው ናኢቢሂ ወይም ደግሞ የእሱ ምትክ ሆኖ በሚያገለግለው በሚሰራው ሰውዬ ላይ አላህ እንዲያገራለት መመካት አለበት። ለአነ ምክንያቱም ተውኪሉ ሸክሲ አንድን ሰው መወከል ወኪል ማድረግ ለአነ ተውኪሉ ተውኪል ሸክስ አንድን ግለሰብ መወከል ቢተሕሲል ልእሙር ነገራቶች እንዲገኙለት አልጃኢዛ የሚበቃ ነው። ጃኢዛ የሚበቃ ነው። ምን ጁምለቲል አስባብ ሰበብያ ከሚለው ጥቅል የሆነ መልኩ ስናየው ይበቃል። የዘመ ሰበብ ነው። በቃ ያንን ነገር ሰውየው እንዲነግድ እንዲሸጥ ማለት ወላ ደግሞ ሰበቦች ላይ ላይ ዩዕተመድ አለይሃ በሷ ላይ መደገፍ የለበት። ሰበቦች ሰበብ ስለሆኑ ሰበብ እናደርሳለን እንጂ ሰበቦቹ ጠቃሚና ጎጂ የሆኑ አይደለም። እነዛን ነገሮች ገር ሊያደርግ የሚችለው ማን ነው? አላህ ብቻ ነው ማለት ነው። ወኢነማ ዩዕተመዱ ዐለላህ በአላህ ላይ ነው መደገፍ መካት አለላህ ሱብሓነሁ ጥራት ይገባዋል። በአሁኑ ሰዓት ግን ሰው በራሱ በቃ ባሉት እነዚህ ኮተት ክራቅም በኋላ ያው ይደገፋል። ግልጽ ሀብት ያለው በሀብቱ፣ እውቀት ያለው በእውቀቱ፣ በቃ ሁሉም ማለት ነው። ቆንጆ የሆነው በቁንጅናው ግልጽ ነው። ሁሉም ነገር በቃ የእሱ ሙንጂ ነው፣ ነጃ አውጪ ነው። ግን እነዚህ ነገሮች መልሰው መፈተኛም ሊሆኑ እንደሚችሉ ማሰብ አለበት። በሰጠው ገንዘብ መጥፊያው ሊሆን እንደሚችል በቁንጅና መትያ ሊሆን ይችላል። ሰውየው እጠቀምበታለሁ ብሎ ሊፎክርበት ይችላል፣ ሊጠፋበት ይችላል። በቁንጅናው ሰበብ ብዙ መጥፎ ነገር ሊመጣ ይችላል። በእውቀትም የሚፎክር ሰው ካለ በእውቀቱም ሌላ በላ ስቦበት ሊመጣ ይችላል። ወኢነማ ዩዕተመድ አለላህ በአላህ ላይ ነው መደገፍ። ሱብሓነሁ ጥራት ይገባውና አለዚ ያ ነው አላህ ወሙሰቢቡል አስባብ ሰበቦችን ሰበብ ሊያደርግ የሚችለው አላህ ግልጽ ነው። አለበለዚያ ሰበብ ያልናቸው ነገሮች ወደ ጥፋት ሊሄዱ ይችላሉ ነው። ግልጽ ነው። ያ ነገር ነው ማለት ነው። ክብሪት መለኮሳችን ፋኖስ ለምን ደግሞ ሻማሌ ለማብራት ሰበብ ነው አለ አላህ ስብሐነ Ta'ala ይህንን ሰበብ ብለን ያለውን ነገር ሻማውን ለመለኮስ ካስፈለገ ቤቱም ማንደጃም ሊሆን ይችላል። ግልጽ ነው። ጠቃሚ የሆነውን ሰበብኛን ጥፋት ሊሆን ይችላል። ግልጽ ነው። ሙሰቢቡል አስባብ የሚያዝ ነው። ወሙህ ወሙጂቢ ሰበቢ ሰበቦችንም ያስገኘውን አምላክ አላህ በእሱ ላይ መጠጋት ወሙጂቢ ሰበብ ወልሙሰቢብ ሰበቡንም ሰበብ የሚያደርገውንም ያስገኘው አላህ ሰበቡንም ሙሰቢቡንም ሙሰቢብ ማለት ማለት ነው ያ ሙሰቢቡ ለአስባብ ነው አይደል ሙሰቢብ ማለት ማለት እ ሰበቡንም ሰበብ ሊሆነው የሚችለውም ማለት ነው። ግልጽ ነው። ሁለቱንም የሚያስገኘው አላህ ነው። አላህ አንድ ነገር ለማድረግ ያለ ሰበብም ማድረግ ይችላል ሁሉንም ነገር ይችላል አላህ። ወተወኩሉ አለላህ በአላህ ላይ መመካት ፊ ደፊዕ መዳር አንድ ሰው ላይ የመጣው በላ እንዲመለስለት መባር ማለት ጉዳት የመጣበት የሚጎዳ ወተሕሲል አርዛቅ ሪዝቆችንም ለማስገኘት ማለት ነው። ወማ ላ የቅዲሩ አለይህ ኢላ ሁዋ እሱ እንጂ አላህ እንጂ ማንም ማስገኘት በማይችለው ላይ ሚን አዕظሚ አንዋዕ ልዒባዳ ትልቅ ከሚባሉ የአምልኮ አይነቶች ውስጥ ነው። ወተወኩሉ ዐላ ገይሪህ ከአላህ ውጪ ባሉ ነገሮች መመካት ፊ ዛሊከ በዚህ ጉዳይ ላይ ሽርኩን አክበር ምንድነው ትልቅ ሽርክ ነው ማለት ነው ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ ይህንን በማስመልከት ብሎ ይላል وعلى الله فتوكلوا إن كنتم مؤمنين وعلى الله بالله لي فتوكلوا من بالو تمثيل على الله إن كنتم كوناتوا مؤمنين من وجه አማኞች ከሆናችሁ በአላህ ላይ ተመኩ ይላል። ወአመረ ሱብሓነሁ ጥራት ይገባውና አምላክ አላህ አዘዘ ይላል። ቢተወኩል አለይህ በእሱ ላይ በመመካት ማለት ወህደሁ ብቻ በእሱ ላይ ብቻ ሊአነ ምክንያቱም ተቅዲሙ ልማዕሙል ሊአነ ምክንያቱም ተቅዲሙል ማዕሙል ማዕሙልን ማስቀደም ይላል። በቋንቋ ደረጃ ነው። አረብኛ ቋንቋ ዩፊዱል ሐስር ሐስርን ያሳያል ይላል። እንግዲህ ሉጋ ላይ ገብተናል ማለት ነው። በላጋ የሚባል ትምህርት አለ። የበላጋ ትምህርት ላይ የሚዳሰስ ርዕስ ነው። ከተረዳችሁ ተሰየው፣ ካልተረዳችሁ ታስጨነቁ። ለማስረዳት ሞክራለሁ። ምሳሌ ከዚህ ውጪ አስቀድሜ ልስጣችሁ። ኢያከ ናዕቡዱ ወኢያከ ነስተዒን ስንል ኢያከ የሚለውን ማስቀደማችን ሐስርን ነው የሚያሳይ ይላል። ኢያከ ናዕቡዱ ስንል በአንተ ብቻ እንላለን። ብቻ የሚል ትርጉም ከየት መጣ? ሐስር ይባላል። ብቻ በአንተ ብቻ ብቻ የሚል ትርጉም ከየት መጣ ከተባለ ግልጽ ነው። ማንን አስቀደምን? ማዕሙል ያንን ነገር የሚሰራውን አላህን አስቀደምን ማለት ነው። ኢያከ ናዕቡዱ በአንተ ብቻ እንላለን። ብቻ የሚል ትርጉም የለም። ብቻ የሚለው ሐስር ይባላል። ሐስር ማለት መገደል ማለት ነው። በቃ ከአንተ ውጪ በማንም በአንተ ብቻ ስንል አንተ ውጪ ማንንም አንገዛም። እዚህ ጋርም ደግሞ ወአለላህ በአላህ ላይ ፈተወከሉ ሲባል ማዕሙሉ የትኛው ነው? ወአለላህ አላህ የሚለው ማዕሙል ነው። ዩፊዱ ልሐስር ይህም ገደብን ነው የሚያስ በአላህ ብቻ እኮ ነው በቃ በአላህ ብቻ የሚል ትርጉም ነው የምሰጡት። ገብቷቸው ሐስር ገብቷቸው ምን ማለት መገደብ በቃ ማዕሙሉን ስናስቀድም ገብቷቸዋል። ማዕሙሉን ስናስቀድመው ያንን ነገር ምን የሚለውም የሚተገብረው ማለት ነው አይደል? ስራውን ስናስቀድም ያንን ነው የሚያሳየው። እሺ ወጃለ ተወኩሉ መመካትን አላህ አደረገ አለይ በሱ ላይ شرطا في الإيمان በማመን ላይም ሸርጥ አድርጎታል። አንድ ሰው አመንኩ ለማለት በአላህ ላይ ተመኪ መሆን አለበት። ወጃል አድርጎታል። التوكل በአላህ ላይ መመካት አለይ ሸርጠን ሸርጥ አድርጎታል። في الإيمان በኢማን ላይ በኢማን ላይ ማለት ምን ማለት ነው? አንድ ሰው ለማመኑ ሸርጥ ነው። በቃ በአላህ ላይ ብቻ መመካቱ ፊል እስላም ሸርጠን ከማ ጀዐለሁ እንዳደረገውላ አላህ እንደውም መመካትን ሸርጠን ፊል እስላም ለእስልምናም ሸርጥ አድርጎታል። ሙስሊም የሆነ ሰው በአላህ ምን ይላል ይመካል። ሙስሊም ያልሆነ ሰው ግን ነው ከአላህ ውጭ ባሉ ነገሮች የሚመካው። ለመስለምም ሸርጥ አድርጎታል። ቢቀውሊሂ ተዓላ እንዲህ በሚለው የአላህ ስብሐነ ወተዓላ ንግግር ላይ ተዳሷል። አዑዙ ቢላሂ ሚነ ሸይጣን ረጂም وقال موسى يا قوم إن كنتم آمنتم بالله فعليه توكلوا فعليه توكلوا إن كنتم مسلمين وقال موسى موسى عليه يا قوم ህዝቦቼ إن كنتم آمنتم بالله بالله ኮ አምናችሁ እንደሆነ فعليه توكلوا በአላህ ምን ያላችሁ እንደሆነ ያመናችሁ ከሆነ ተመልከት፣ ሸርጥ ነው ዘ فتوكلوا በሱ ተመልኩ إن كنتم ሁለተኛ ሸርጥ ማለት ከሆናችሁ إن شرطية ነች إن كنتم ከሆናችሁ مسلمين ሙስሊሞች ከሆናችሁ ግልጽ ለኢማንም ለኢስላምም ምን ሆኗል? ሸርጥ ሆኗል ማለት ነው። ግልጽ ነው። ፈደላ አመላክቷል አላ ኢንቲፋኢ ኢማን ኢማን መወገዱን ወልእስላሚ እስልምና መወገዱን አመን ለም የተወከል አለላህ በአላህ ላይ ያልተመካ ሰው ላይ ኢማንም ኢስላምም ተወግዶበታል ፈደላ አመላክቷል አላ ኢንቲፋዕ ኢማን ኢማን እንደሚወ በመወገዱ ላይ ወልእስላም እስልምና አመን ለም የተወከል አለላህ በአላህ ላይ ባልተመካ አው ተወከለ አላ غيري ወይ ከሱ ውጪ ባለ ከአላህ ውጪ ባለ ነገር በተመካ ላይ ኢማን እንደሌለው አላህ Subhanahu Wa Ta'ala ተመካ። በምንም ላይ ይመካ፣ በገንዘቡም ይሁን በእውቀቱም ይሁን በምን የተመካ ሰው ማለት ነው። አላህ አንተው ፊማ ላ የቅዲሩ አለይህ ኢላ ሁወ እሱ እንጂ አላህ እንጂ ሌላ ማንም በማይችለው ነገር ላይ የተመካ ምን አስሐብል ቁቡር ምሳሌ በቀብር በቀብር ባለቤቶች የተቀበሩ በሞቱ ሰዎች ማለት ወላድሪሓ በአድሪሓ ባለቤቶች ወሳኢሪል አውታን ሌላ በተቀሩ ጣዖታቶችም ላይ የተመካ ሰው ያው እንግዲህ ኢማን የሚባለው ነገር ከሱ የተሰለደ ነው። የተወገደ መሆኑን ጠቀሰልን ማለት ነው። ፈተወኩሉ መመካት አለላህ በአላህ ላይ ፈሪደቱን ምንድነው ግዴታ ነው። የጂቡ ኢኽላስ ወሃ ሊላህ ለአላህ ብቻ ልናጠራው ይገባል። ወሁወ እሱኮ አጅማዕ አንዋኢ ሊባዳ አምልኮቹን በውስጡ ሰብስቦ የያዘው ማለት ተወኩል ነው። ወአዕላ መቃማት ተውሂድ ከተውሂድ ክፍሎች ውስጥ ትልቅ የሚባለው ነው። ወአዕظሙሃ ላቅ ያለው ነው። ወአጀሊሃ ከፍ ያለው ነው። ሊማ የንሸው አንሁ ለምንድን ነው በተወኩል ምክንያት ሊማ የንሸው ስለሚያድግ ነው። የንሻ ማለት ያድጋል። አንሁ ከሱ ሚነል አዕማል ሳሊሓ መልካም ስራዎች ጥሩ ስራዎች የሚባሉት ያድጋሉ በነፍሳችን ውስጥ። ሰውየው በአላህ ላይ ከመመካቱ አንጻር ልብ ውስጥ ኢማን ምን እያለ ይመጣል? ምን እያለ ይመጣል? እያደገ ይመጣል። ፈኢነሁ ነው እኮ ኢዛ ዕተመደ ዐለላህ በአላህ ላይ ከተመካ ሰውየው ፊ ጀሚዕ ኡሙሪህ በሁሉም ጉዳይ ላይ ዲንያ ወዱ ነብያ ዲናዊም ይሁን ዱንያም ዊዩሁም የዚች የቅርቢቱ ዓለምም ይሁን ዱነ ኩል ማ ሲዋ ከሱ ውጭ ካሉት ከሁሉም ውጪ በአላህ ላይ ብቻ ከተነካ ሰሐ እኽላሱሁ ስራውን ጥርት ያደርጋል። ለማ ለአላህ በቃ ሁሉንም ነገር የሚሰራው ለአላህ ብሎ ነው። ስራዎችን በማንም ላይ አይመካም። በቃ ለአላህ ብሎ ነው የሚሰራው። ወሙዓመለቲሂ ማአላህ ወሙዓመለቲ መኗኗሩ ማአላህ ከአላህ ጋር እንደዛው ምን ይሆናል? ትክክል ይሆናል። ሰሐ ሰሂህ ይሆናል። በቃ ኢኽላሱ አለበለዚያ ከሰዎች የሚፈልግ በእነሱ ላይ በቃ ለእነሱ ብቻ እኔ እኮ እነሱ እንደሚፈልጉት ካልተገኘውኝ እኮ በቃ እንዴ ለኔ የሚሟሉኝ ነገሮች አይሟሉልኝም እያለ የሚፈራ ከሆነ ኢኽላሱ ምን ይላል? ምን ይላል? ፈሸል ይሆናል አይደል እንዴ? ስራውን ጥርት የሚያደርገው በአላህ ላይ የሚመካ ከሆነ ተቀጥሮ የሚሰራ ሊሆን ይችላል። ግልጽ ኢኽላስ ያለው ስራ የሚሰራው በአላህ ላይ የሚመካ ከሆነ አለበለዚያ የእነሱን ፍላጎትና ብቻ ለማድረግ ሲል ሐቅን ምን ይላል ይረግጣል ማለት ነው። ግልጽ ነው። ወሙዓመለቲሂ ማአላህ ይህ ነገር ሊገኝ የሚችለው ከዚህ አንጻር ነው ይላል። ቃለ ሼኹል እስላም ኢብኑ ተይሚያ ሼኹል እስላም ኢብኑ ተይሚያ ይላሉ ረሂመሁላህ وما رجاء أحد مخلوقا وما رجاء الكجلم أحد عندم مخلوقا فطورا ولا توكل عليه بالسليم التمكن إلا إلا بلومدو ኢላ ኻበ ظنه ኢላ ኻበ የከሰረ ቢሆን እንጂ ظنه ጥርጣሬው ፊህ በዛ ውስጥ ና ወማ ረጃ አሐዱን አንድም አይከጅ ማንም አይከጅልም መክሉቀን ፍጡርን ወላ ተወከለ አለይህ በሱ ላይ የማይመካ ኢላ ኻበ ظኑ ጥርጣሬው የከሰረ ቢሆን እንጂ ይላል። በቃ በማንም ላይ እኛ በቃ ጥርጣሬያችን ያ የጠረጠርነው ነገር የከሰረ ነው የሚሆነው። ግልጽ ነው። በፍጡር ላይ ፍጹም ሁሉም አላህ ስብሓነሁ ወተዓላ ሆን ስላልሆነ እንጂ ሀብታሙም ሁሉም ዜሮ ነው። መክሉቅ ዜሮ ነው። ከዜሮ መበደር አይቻልም። ሂሳብ ስሌት ትምህርት ላይ ከዜሮ መበደር አይቻልም። ያው ዜሮ ነው ውጤቱ የሚሆነው እያንዳንዱ ሊጠቅም ይችለው አላህ ስብሐነ ወተዓላ ጥቀም ሲለው ብቻና ብቻ ነው። በቃ ሙሉ ሊያደርጋቸው የሚችሉት እነዛን ፍጡሮችን ለማን ነው አላህ ስለዚህ በአላህ ላይ መመካት አለበት በፍጡራን በተለያየ ነገር ላይ የሚመካ ኪሳራን እንጂ ሌላ አያገኝም ይላል ወተወኩሉ አለላህ በአላህ ላይ መመካት ሚን አዕظሚ መናዚል ትልቅ ከሚባሉ ደረጃዎች ውስጥ ነው ስለዚህም ነው ኢያከ ናዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን በአንተ ብቻ እንታገዛለን ያለ ፈላ ያሕሱሉ አይገኝም ከማሉ ተውሒዲ የተውሒድ ሙሉነት አይገኝም ቢአንዋዒህ ተላታ እነዛ በሶስት ክፍሎቹ ተውሒድ ሩቡብያ ኡሉሕያ አስማ ወሲፋት ነው ኢላ ቢከማል ተወኩል አላላህ ስብሓነህ ጥራት ይገባውና በአላህ በአላህ ስብሓነ ወተዓላ ላይ በመመካት እንጂ ሙሉ የሆነው ተውሂድ ሊገኝ አይችልም። ሰውየው ተውሂድን ትቶ ሰውየው ተወኩልን ትቶ የተውሂድ አንዋ የሚባሉ ሶስቱም ክፍሎች እሱ ጋር ያረጋግጣሉ ማለት ላምባ ላሉበት ኩበት ለቀማ ነው የሚሆነው። በአላህ ላይ ተመክቶ ሲያበቃ ነው እነዚህ ነገሮች ሊረጋገጡ የሚችሉት ማለት ነው። ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል رب المشرق والمغرب رب المشرق የምስራቁም ጌታ ወልመግሪቢ የምዕራቡም ጌታ ላ ኢላሃ ኢላሁ ከሱ ውጪ ሌላ አምላክ ምንም የሌለ ፈተኺዝሁ ያዘው ወኪላ ምን አድርገህ መመኪያ አድርገህ ያዘው ይላል አላህ። ፈተኺዙ አይ ስለ አላህ ሱብሓነሁ ወተዓላ አዎ የሁሉም ጌታ መሆኑን ከተናገረ በኋላ ረቡል መሽሪቅ ነው ወልመግሪብ ነው። ከሱ ውጭ አምላክ የለም። ስንት ተውሂድ ተረጋገጠ? ወደዚህ ድምጻችሁ ረቡል መሽሪቅ ወልመግሪብ ስንል ሁለቱም ተውሂደን ሩቡብያን ነው አርም ያመላክቱት ላኢላሃ ኢላሁ ስንል ምንን ያመላክታል? ተውሂደል ኡሉሂያን ያመላክታል። ግዛ ተውሂደል ኡሉሂያን ያመላክታል። ሌላም በዚህ ውስጥ አስማው ሲፋትም አለ። የቱ ጋር ከተባለ ረብ ረብ ስንል ምንድን ነው? አስማው ሲፋት ነው አይደል? እኚህን ከነገረ በኋላ ፈተኺዙሁ ወኪላ እነዚህን አንዋዕ ተውሂድ ነገረና ከዛ ምን አለ ምን አለ ፈተኺዙ ወኪላ መመኪያ አድርገ ያዘው። በቃ በቂ ነው። እነዚህ ሲፋቶች ያለውን አምላክ አላህን ያዘው ማለት ወላያት አንገጣቶች ፊል አምሪ በዚህ ትእዛዝ ላይ የመጡ ቢህ ከሲራ ከሲረቱን ጅደን በጣም ብዙ ናቸው። በአላህ ላይ ብቻ መመካት እንዳለብን የሚያዙ ማለት ነው። ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል ومن يتوكل على الله فهو حسبه إن الله بالغ أمره له ومن يتوكل على الله بالله لي يتمكى فهو حسبه الله بكيون له إن الله اللهكم بالغ أمره ጉዳዩን አድራሽ እሱ ነው ይላል ኢነላህ አላህ እኮ ባሊጉ አምሪ ጉዳዩን አድራሽ እሱ ነው ግልጽ ነው እያንዳንዱን ነገር እንዲደርስ ግልጽ ነው ከድካ እንዲደርስ የሚያደርገው አላህ ነው ይላል ስለዚህ በሱ ላይ ተመካ قال الإمام ابن القيم رحمه الله إمام ابن القيم بلو إلى الله الله سبحانه وتعالى إذن الله شونا على قوله تعالى بالله سبحانه وتعالى نقر لي ተንተርሶ የተናገሩት ንግግር አለ ምንድነው እሱ وعلى الله فتوكلوا إن كنتم مؤمنين ማለት አሉ በአላህ ላይ ተመኩ እውነት አማኞች ከሆናችሁ ማለት فجعل التوكل መመካትን አላህ አድርጎታል። شرطا في الإيمان ለማመን ምንድን ነው? ሸርጥ ነው። በቃ ቅድመ ሁኔታ ነው፣ መስፈርት ነው። فدل አመላክቷል على انتفاء الإيمان ኢማን እንደሚወገድ عند انتفاء التوكل ምን የተወገደ ጊዜ توكل የተወገደ ጊዜ ኢማንም ይወገዳል። በቃ ተወኩል ከሌለው ሰውየው ኢማን የለውም ማለት ያለ ተወኩል ኢማን አላት ብሎ መመስከር አይቻልም ወኩለማ ቀውየ ኢማኑ ልዓብዲ የአንድ የአንድ አማኝ ኢማኑ ሲጠነክር ካነ ተወኩሉ አቅዋ ተወኩሉ ምን እያለ ይመጣል እየጠነከረ ይመጣል ወኢዛ ضعف الإيمان ኢማን ደግሞ ሲደክ ضعف ተወኩሉ ተወኩሉ ምን ይላል ይደክማል ወኢዛ ካነ ተወኩሉ ضعيفا ተወኩሉ መመካቱ ደግሞ ደካማ ከሆነ ካነ ደሊለን አላ ضعፍ الإيمان ኢማኑ ደካማ ከመሆኑ የተነሳ ነው ኢማኑ ደካማ ስለሆነ ነው ሰው በዚህ በዱንያ ነገሮች ላይ የሚመካው ግልጽ ነው በነገራቶች ላይ እዚህ በሚታዩ ነገሮች ላይ የሚመካው የኢማኑ መድከም ምልክት በዛ ላይ የሚጎርረው ለዛ የሚጎርረው አላህ ሲፈልግ በደቂቃ ውስጥ ሊነጥቀው እንደሚችል ስለማያውቅ ማለት ነው። ወላ ቡዳ ይሄ የማይቀር ነው አለ። ወላሁ ተዓላ አላህ እኮ ፊ መዋዲዕን ሚን ኪታቢሂ በቁርአን ብዙ ቦታዎች ላይ የጅመዑ በይነ ተወኩሊ ወልዒባዳ መመካትንና ምንን አምልኮ አንድ ላይ ያመጣል። ወበይነ ተወኩል ወልኢማን በአላህ ላይ በመመካትና በኢማንን አንድ ላይ አላህ Subhanahu Ta'ala ሰብስቦ ያመጣል። ወበይነ ተወኩሊ ወተቅዋ ወበይነ ተወኩሊ በአላህ ላይ በመመካትንና ወተቅዋ የሱን ፍራቻ በተመለከተ አንድ ላይ ሰብስቦ አላህ ያመጣል። ወበይነ ተወኩሊ ወልኢስላም በአላህ ላይ መመካትንና ኢስላምን ደግሞ አንድ ላይ ሰብስቦ ያመጣል። ወበይነ ተወኩሊ ወልሂዳያ ሂዳያ ቀናቻ መንገድ መያዝና بالله لين مكاتن عند لي الله حمد فظهر بيفا يتيال مالت أن التوكل بالله لين مكات أصل من دنوال مسارة نوال لجميع مقامات الإيمان والإحسان لجميع لو مالت مقامات الإيمان ለኢማን መቃሞች መሰረቶች ሁላ አስል ነው ተወኩል ከሁሉም ጋር አንድ ላይ ተጣምሮ መምጣት የሚያሳየው ወልኢሕሳን መልካም በመስራት የሚሆን لجميع لجميع مقامات الإيمان والإحسان لجميع أعمال الإسلام لهلم يا إسلام تكباراتوش مقام ዋነ መንዚለተሁ የእሱ እኮ ስፍራ ሚንሃ ከሷ ከኢማንና ከኢስላም ማለት ነው። ዋነ መንዚለተው የእሱ ስፍራ እኮ የምን በአላህ ላይ የመመካት ስፍራው ሚንሃ ከሷ ከኢስላምና ከኢማን ላይ ከመንዚለት ራስ ምን አልጀሰድ አንድ አካል ላይ ጭንቅላት እንዳለውና እንደሌለው አንድ ሰው ጭንቅላት ከሌለው ሰው ይባላል አይባልም። ስለዚህ ያንን የተቀረውን አካሎች አካል ያደረገው ምን ስላለው ከላዩ ላይ ጭንቅላት ስላለው። አለበለዚያ ምንም ያክል ምን ቢገት ምንም ያክል ቢያምር ምንም ያክል የሰው ቅርጽ ቢኖረው ጭንቅላት ከሌለው ምን አይባልም ምን አይባልም ሰው አይባልም። ስለዚህ ዋነ መንዚለተው ሚና ከመንዚለት ራስ ሚነል ጀሰድ እንደዛው ደግሞ ዝም ብሎ የተቀመጠ ጭንቅላት ያላቸውም ሰዎች በዚህ አጋጣሚ ያው ነው። ዝም ብሎ ጭንቅላት እንደ የተቀመጠበት ማሰብ የማይችል እንደ ሰው አለዚ ላ ያዕቂል ግልጽ ነዋል። ምንም በቃ የሚነገረውን ነገር ምንም ዋቅዳው መመለስ ሲሆንበትም ያው ነው። ፈከማ ላ የቁሙ ራእሱ ጭንቅላት እኮ ዝም ብሎ ጭንቅላት ምሽክ ምንም ትርጉም የለውም። ፈከማ ልክ ላ የቁሙ ራእሱ ጭንቅላት እኮ መቆም አይችልም ኢላ አለል በደን በአካል ላይ እንጂ ጭንቅላት የት ነው የሚቀመጠው? ስለዚህ አንድ ላይ ነው የሚሆኑት አይደለም። ጭንቅላት ለብቻው ሰው ጭንቅላት ለብቻ የሰው ጭንቅላት መጥቶ ሰው መሆን ይችላል አይችልም። አካልም ይሄ ከአንገት በታች ያለውም ደግሞ ለብቻው ሰው መሆን አይችልም መገናኘት አለባቸው ሁለቱ ተጣምሮ ነው ምን የሚፈጥሩት ሰው የሚባለው ነገር የሚያስገኙት ማለት ነው አካል የሚባለው ነገር የሚፈጠረው ከዛ ነው فكذلك እንደዚሁ لا يقوم الإيمان ኢማን ሊቆም አይችልም ومقاماته ወሙቃማቲሂ መቋቋሚያዎቹ ማለት ወአዕማሊሂ ተግባራቶቹ ኢላ አላ ሳቂ ተወኩሊ በተወኩል ሳቅ ላይ ናቸው። ሳቅ ማለት ማለት መቆሚያ ማለት ነው አይደል? ባስም ይባላል መቆሚያ ማለት በተወኩል መቆሚያ ላይ ነው ሊቆሙት የሚችሉት ነው። በሱ ፖል ላይ ነው መቆም የሚችሉት። ሳቅ ግልጽ ነው የሚቆሙት የሚተከለው ማለት እንደ ፖል ያለ ማለት ነው። በዛ ላይ ነው መሆን የሚችሉት። ወቀድ ጀዐለ አላሁ አላህ ስብሓነ ወተዓላ አድርጓል አተወኩል በእሱ መመካት አለይህ ምን አብረዝ ሲፋት ልሙእሚኒን ምን አብረዝ አብረዝ ማልማል እንደው በይፋ የወጣ ማለት ነው ሲፋት ልሙእሚኒን የአማኞች ምንድነው መገለጫ ባህሪያቸው ነው በቃ መገለጫ ባህሪያቸው ነው በቃ የሙእሚኖች ፈቃለ ስብሓነህ ጥራት ይገባውና አምላክ አላህ ብሎ ይላል الله سبحانه وتعالى من إله أعوذ بالله من الشيطان الرجيم إنما المؤمنون الذين إذا ذكر الله وجلت قلوبهم وجلت قلوبهم وإذا تليت عليهم آياته زادتهم إيمانا زادتهم إيمانا وعلى ربهم يتوكلون إنما المؤمنون أنه كوامان مالت الذين النزانته إذا ذكر الله الله سيوسع وجلت قلوبهم ልባቸው ትፈራለች። አላህ ሲወሳ ሸሪዓ የደነገገው ነገር ሲወራ ስለ አላህ ታላቅነት ልባቸው ትፈራለች። ወኢዛ ቱልየት አለይህም አያቱ የእሱ አንቀጽ ደግሞ ሲነበብ ይላል አልቁርአኑል ከሪም ዛደትሁም ኢማና ምን ይጨምርላቸው? ኢማን። ሁሉም ቁርአን እየተነበበ በሸሪያ በቁርአን በሐዲስ እየተመከረ ምንም ቀልቡ ምንም የማይመስለው ሰው ራሱን መፈተሽ ነው በቃ ያለበት። በቃ የኔ ቀልብ የሆነ ችግር አለበት ማለት ብሎ ሁሉም መገምገም አለበት፣ ራሱን ማየት አለበት። ምንም የማይጨምርም የማይቀንስለት ከሆነ ማለት ሁሉም ራሱን በቃ መፈተሽ ነው ቆም ብሎ ማለት። ትክክለኛ ሙእሚኖች ግን ቁርአን ሲነበብላቸው ስለ አላህ ስብሐነ ወተዓላ ሲገሰጹ ኢማናቸው ይጨምራል። ወዓላ ረቢሂም የተወከሉን በአላህ ስብሓነ ወተዓላ ላይ ምን ይላሉ? ይመካሉ ይላል። አይ ያዕተሚዱነ አለይህ በእሱ ላይ ይደገፋሉ። ቢቁሉቢ በምናቸው በምላሳቸው አይደለም፣ በቀልባቸው ፈላ የርጁነ ሲዋሁ ከሱ ውጪ ካለ ከማንም አይከጅሉም። በቃ እናስብ። በቃ እስቲ ከዜሮ መበደር እንደማችሉ አስቡት። በቃ እንደዚህ አይነት አስተሳሰብ ይኖራል። ወፊል አየቲ በዚህ አንቀጽ ውስጥ ወስፉል ሙእሚኒን የሙእሚኖች ወስፍ አለ ገጽታ ሐቀን እውነተኛ የሆነ بثلاثة مقامات በሶስት ምኖች መቃሞች ላይ ሚን መቃማት ልኢሕሳን ኢሕሳን በሚባለው መቃሞች ላይ መቃም ኢሕሳን ሲባል ነው በሶስት መልካም ተግባራቶች ላይ وهي الخوف መጀመሪያም መፍራት ወጅለት ቁሉቡ ማለት ነው ልባቸው ትፈራለች ብለን ኸውፍ ነው ወዚያደቱል ኢማን ኢማናቸው መጨመር ዛደትሁም ኢማንን ብለናል ሁለት وعلى ربهم يتوكلون سنن سنلم والتوكل على الله وحده آه، سلزي وفي الآية وصف المؤمنين حقا بثلاثة مقامات من مقامات الإحسان ما الكام كان يبالو مقاماتوش بوتوش لي مؤمنوش توصفوا المال والتوكل على الله ስለዚህ ከመቃማቱል ኢሕሳኖች ውስጥ ይገባል አይደል مقامات الإحسان ከሚባሉት ውስጥ ይገባል ማለት ነው توكل። والتوكل على الله በአላህ ላይ መመከር ሱብሓነሁ ላ ዩናፊ ሳዒ ፊል አስባብ እንዲህ ሲባል ግን لا ينافي ምን አይልም አይጋጭም ማለት አሳዒ ፊል አስባብ በሰበባቶች ላይ ምን ማለታችን መሮጣችን السعي ማለት መሮጥ في الأسباب ላይ ወላ አኽዚ ቢሃ በእሷም ያዝ ሰበብያቶች የሚያዝ የሚገጭ መብላት እንዳትራብ መማር የመሳሰሉ ነገሮች ፈኢነ አላህ ስብሓነሁ ወተዓላ ቀደረ መቅዱራት እንዲሁ ነገራቶች ምን ቀደረ ወስኗል መቅዱራት ውሳኔዎች መርቡጠቱን ቢአስባብ በምን አገናኝቷቸዋል ግን መርቡጠቱ ግንኙነት አላቸው ቢአስባብ በምን በሰበብያቶች ጋር አለው አንድ ሰው አይ በቃ ባላህ ነው የምመካው ምንም ሰበብያ አላደርስም ቢል ይሄ ትንሽ ቆም ብሎ ሊያስብ ይገባል ሊኩል ሸይን ሰበባ ሊኩል ሸይን ሰበባ ወቀድ ዐመረ አላሁ ተባረከ ወተዓላ አላህ ስብሓነ ወተዓላ እኮ አዟል። የተቀደሰው ጌታ የበላይ የሆነው ቢተዓጢል አስባብ ሰበባቶችን ተሰጣጡ ብሏል። ቢተዓጢል አስባብ ሰበባቶችን መሰጣጠት መቀባበል ማለት ማዕምሪህ ቢተወኩል ግን ከምን ምንን ከማዘዙ ጋር በሱ መመካትን ከማዘዙ ጋር በተወኩልም ግልጽ ነው ስጡ፣ ተቀበሉ፣ ሰበብያ አድርሱ ብሏል። ፈላስሉ ቢልአስባብ ሰበብያቶችን መያዝ ጣዓት ጣዓቱን ሊላህ ማንን ታዘዝ ነው ሰበብያ ምን ይዘው አላህን መታዘዝ ነው ሊአን አላህ አመረ ቢዛሊክ ሰበብያቶችን መስራትና መያዝ አላህን ያዘዘው ወሁወ እሱ ሰበብያቶችን ማድረስ ሚን አመል ልጀዋርህ የአካል ተግባር ነው አይደል በአካላችን ሰበብያ የምናደርሰዋል በቀልባችን ነው አይደለም የምንሸጠው የምንነግደው ምን የምንለው የመሳሰሉት የምን የጀዋሪህ የአካል ስራ ወተወኩል መመካት ደግሞ ሚን አመልል ቀልቢ የምን ተግባር ነው የምን የቀልብ ተግባር ነው ወሆ ኢማኑን ቢላህ በአላህ ማመን ቃል አላሁ ተዓላ አላ ስብሓነ ወተዓላ ብሏል ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮች ይላል ሁዙ ያዙ ሂድራኩም ምናችሁን ጥንቃቄያችሁን ያዙ ጂሃድ ላይ አለ። ጥንቃቄያችሁን ያዙ ምንድን ነው? በቀልብ የምንይዘው ነገር ነው። ከላይ ሰበ ምን መሳሪያ እንይዛለን። የጦር ካባ ይለበሳል አይደል? እኚህ የመሳሰሉትን ማለት ታንክ የመሳሰሉት ነገር እኚህ መሳሪያዎችን በአጠቃላይ ማሟላት ነው። ሰውየው አይ እኔ ባላ ተመክቻለሁኝና ድንጋይ ይዤ መትረየስ ከያዘ ጋር እፋለማለሁ ቢል ትንሽ ሲቆም በልና አስብበት ነው የምንለው። አላህ መነካት እንዳለ ሆኖ ሰበብያ ሌላ መሟላት ያለበትን ነገር አሟላ ነው የምንለው። ያ አዩሃ አለዚነ አመኑ ኹዙ ሒዝረኩም አላር ጥንቃቄያችሁን ያዙ። ወቃለ ተዓላ ወአዒዱ ለሁም ለእነሱም ተዘጋጁላቸው አለ አላህ ለካዲያን ወአዒዱ ለሁም ለእነሱ ተዘጋጁላቸው ለካዲያኖች መስተጣዕቱም የቻላችሁትን ሚን ቁዋ ከምን ከኃይል የቻላችሁትን ተዘጋጁላቸው። ከኃይል ማለት ምን ማለት በቃ ኃይል ሰብስቡ ነው አይደለ? መሳሪያውንም ጉልበቱንም እያንዳንዱ ይሄ እንግዲህ ሰበብያቶችን በተመለከተ እነዚህ የቁርአን አንቀጾች የሚያጠነጥኑት ማለት ነው። ወቃለ ተዓላ አላህ ስብሓነ ወተዓላ ብለዋል ፈኢዛ ቁድየት ሰላቱ ሰላቷ ስትጠናቀቅ ይላል አላህ ፈኢዛ ቁድየት ሰላቱ ሰላቷ የተጠናቀቀች ጊዜና ሰላት አልጁምዓ ፈንተሽሩ ፊል አርዲ በምድር ላይ ምን በሉ አላለ ተበተኑ ወብተጉ ሚን ፈድሊላህ ከአላህ ስብሓነ ወተዓላ ትሩፋት ምን በሉ ወብተጉ ፈልጉ ይላል እንግዲህ ቁጭ በሉና አሁን ጁማ ነው ዘክሩ፣ በቃ ምንም ስራ አትስሩ አላለም። ግልጽ ነው። የውመል ጁምዓ እንግዲህ ትልቅ የኢባዳ ቀን አዎ፣ ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ ወቃለ ባዕዱ ዑለማ ከዑለማዎች ከፊሎች ብለዋል። ምን አሉ? እዚህ ጋር በደንብ አዳምጡ። ከዑለማዎች ከፊሎች ብለዋል መን ጣዕነ ፊል ሐረካ እንቅስቃሴ ላይ ጣዕን ያደረገ ጣዕን ማለት ማለት የተቸ ማለት ነው። መን ጣዕነ ፊል ሐረካ በሐረካ ላይ የተቸ ሐረካ ማለት ማለት ነው መንቀሳቀስ የለብንም ራሱ ሁሉንም ነገር የሚያደርገው አላህ ነው ብሎ ተቸ ሰው ያኔ ፊ ሳዒ ሳዒ ማለት በመሮጥ ወልከስቢ ስራን በመስራት ወላአኽዚ ቢልአስባብ ሰበብያቶችን በመያዝ ላይ ጣዕም ያደረገ ሰው ፈቀድ ፈዐለ ፊ ሱና ያደረገው ምንድን ነው? ሱና ነው፣ የነቢዩን ሀዲስ ነው። አዎ ልመካ በአላህ ወይስ ምን አለ ጠያቂው? ነቢዩን መጥቶ እ ግመሏን ለቅቄያት ልመካ ወይስ አስሬ አለ እሰራትና ምን በል አሉት ተመካ ፈቀድ ጠዓነ ቢሱና ሌሎችም የነቢዩ አስተምሮች አሉ። ነቢ ሰለላሁ ዐለይሂ ወሰለም ሰበብያቶችን ያደርሱ ነበር አይደል? በአላህ ላይ እንግዲህ ተመኪ ከሚባሉት ሁላ ተምሳሌት ናቸው። አር ነቢዩ የጦር ካባ ይለብሱ ነበር፣ የጦር ቆብ ይለብሱ ነበር። ይሄን የመሳሰል አይ እኔ ምንም አያስፈልገኝም ማለት በአላህ መመካት ብቻ በቂ ነው ማለት ወመን ጣዕነ ፊ ተወኩል መመካት ላይ ጣዕን ያደረገ ደግሞ ፈቀድ ጣዓነ ፊል ኢማን በኢማን ላይ ምን ብሏል? ጣዕን አድርጓል። ፈቀድ ጣዓነ ፊል ኢማን በአላህ ላይ በምን ላይ ምን ብሏል? ጣዕን አድርጓል። ግልጽ ነው። ናም ለዛሬ እዚህ ላይ በቃ هذا وصلى الله